قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الأصل السادس الإيمان بالقضاء والقدر الإيمان ما مانلة بالقضاء والقدر በአላህ ስብሓን ወተዓላ ፍርድና ውሳኔ ማመን ይላል ቀባና ቀደር ማለት እነዚህ እንግዲህ ተለያይቶ ሲመጡ እነዚህ ቃላቶች አንዱ የአንዱን ስያሜ ሊይዝ ይችላል ሲለያዩ ደግሞ አንድ ላይ ከመጡ ደግሞ የተለያየ ማዕና እንሰጣቸዋለን አልኢማኑ ቢልቀዳኢ ወልቀደር ግልጽ ነው ማመን አላህ ስብሓን ወተዓላ በፈረደውና በወሰነው ነገር ማለት ነው በአላህ ፍርድና ውሳኔ ማመን ይላል ላ ሸከ ምንም ጥርጥር የለውም ይላል أن إثبات القضاء أن إثبات القضاء والقدر يا الله سبحانه وتعالى فردنا والسانين ማጽደቅ ወውጁብ ልኢማን ቢሂማ በእነዚህ በሁለቱ በአላህ ስብሓን ወተዓላ በወሰነውና በፈረደው ማመን ወቢማ ተضመናሁ ሁለቱ በውስጣቸው ባዘሉት ባካተቱት ነገር ማመን ሚን አዕظም አርካን ልኢማኒ በጣም ትልቅ ከሚባለው የኢማን ክፍል ውስጥ ይመደባል ከማ ቃል ነቢዩ صለ ላሁ አለይህ ወሰለም ነቢዩ አለይህ ሰላት ወሰላም እንዳሉት አልኢማኑ አን ትؤሚነ ብላህ ወመላኢከትህ ወክቱብህ ወሩሱሊህ واليوم الآخر وبالقدر خيره وشره وقال تعالى الله سبحانه وتعالى بلال إنا كل شيء خلقناه بقدر እኛ ሁሉንም ነገር ፈጠር ነው ይላል አላህ ስብሓን ወተዓላ ቢቀደር በምን በውሳኔ ማለት ነው ወልቀደሩ ቀደር የሚባለው መስደር ነው መስደር ማለት ማለት ነው የቃሉ ስሮ ቃል ወይም ግንድ ማለት ነው ቀደርቱ ሸይአ ይባላል። ቀደርቱ ሸይአ ይባላል። ኢዛ አሐጡ ምን ካልኩት አሐጡ ማለት ማለት ነው ተመከነ ሚንሃ ማለት ነው። ከእሷ አንተ ስትመቻች ወይም ደግሞ አሐጠ ሲባል ማለት አካበበ ማለት ነው። እዛ ነገር ላይ ምን ስትል ነው ስትመቻች ማለት ነው። በምን ላይ ቢሚቅዳሪሂ በልኩ ማለት ነው። በዛ ልክ ማለት በዛ ነገር ልክ ላይ ምን ስትል ስትመቻች ወይም ደግሞ ስታካብበው ምን ይባላል? ነዓም ቀደርቱ ይባላል። ጠይብ ወልሙራዱ ሁና እዚህ ላይ የተፈለገው ይላል ተዓልቁ ዒልሚላህ የአላህ ስብሓነሁ ወተዓላ እውቀት መንጠልጠሉ ነው። በምን ቢልካኢናት በፍጥረታ ዓለሙ ላይ ማለት ነው። ካኢናት ማለት ማለት ነው በፍጥረታት ዓለሙ ላይ ማለት ነው። የአላህ ስብሓን ወተዓላ እውቀት መንጠልተሉ ነው። ወኢራደቲሂ የእሱም ምን ፍላጎት ወኢራደቲ የእሱም ፍላጎት መንጠልተል ነው። ለሃ ለሷ አዘለን አዘለን በምን ደረጃ አዘለን ማለት ነው። አዘለን ማለት ምን ማለት ነው? ቀብለ ውጁዲሃ ማለት ራሱን ይፈስርላችኋል እሱ አዘለን ማለት ቀብለ ውጁዲያ ከመገኘቷ በፊት በአዘል ማለት ነው። አዘል ማለት ምን ማለት ነው? ያ ነገር ከመገኘቱ በፊት ማለት ነው። ያ ነገር ያለምንም አምሳያ ከመገኘቱ በፊት ማለት ነው። ምን ይባላል? አዘለን ይባላል። ስለዚህ አላህ Subhanahu Wa ዒልም በዛ በፍጥረት ዓለሙ ላይ ያለው እውቀት ምንድነው? አዘል ነው። አዘለን ቀብለ ውጁዲሃ ማለት ከመገኘቷ በፊት አላህ ያችን ነገር ምን ይላታል? ያውቃታል ማለት ነው። ያቺ ነገር በዚህ ፍጥረተ ዓለሙ ላይ ከመገኘቷ በፊት አላህ ያውቃታል ማለት ነው። አዘለ የሚለው ያ ነው። ፈላ የሕዱቱ ሸይኡን አንዳች ነገርም ምን አይልም አይከሰትም አይፈጠርም ኢላ ወቀድ ዓሊመሁ ላህ አላህ ስብሓነ ወተዓላ ያወቀው ቢሆን እንጂ ወቀደረሁ እንዲሁም የወሰነው ቢሆን እንጂ ወአራደሁ እንዲሁም በመገኘቱ ላይ ምን ያለው ይሆን እንጂ የፈለገው ቢሆን እንጂ ማለት ነው። በመገኘቱ ላይ አላህ ምን ብሎታል? ፈልጎታል። ስለዚህ የፍጥረት ዓለሙ እውቀት በምን ደረጃ ላይ ነው ብትባሉ ምንድነው የምትሉት? አዘለን ቢማዕና ቀብለ ውጁዲሃ ከመገኘቷ በፊት አላህ ምን ይላታል? ያውቃታል ማለት ነው። ومذهب አህሉ ሱና ወልጀማዓቲ የአህሉ ሱና ወልጀማዓ አቋም በዚህ ላይ ወልኢማኑ ቢልቀደሪ ኸይሪሂ ወሸሪህ አላህ በወሰነው ውሳኔ ላይ ጥሩም ይሁን መጥፎ ማመን ነው። ይህ ነው ማለት ነው። ወልኢማኑ ቢልቀደሪ አላህ ስብሓነ ወተዓላ በወሰነው ውሳኔ ማመን የተضمኑ አርበዕ ደረጃት በውስጡ ስንት ደረጃዎችን ያካትታል? አራት ደረጃዎችን የሚይዝ ነው። አርባ ደረጃት አራት ደረጃዎችን በውስጡ የሚይዝ የሚያካትት ነው። አልኡላ የመጀመሪያው አልኢማኑ ቢዕልሚላህ በዛ አላህ በወሰነው ውሳኔ ላይ አልኢማኑ ቢዕልሚላህ በአላህ ስብሓነ ወተዓላ እውቀት ላይ ማመን ነው። ቢዕልሚላህ አልአዘሪይ ቀደምት በሆነው እውቀቱ ላይ ማመን አዘሪ ማለት ማለት ያ ነገር ምን ከማለት ሴቶች ከመከሰቱ በፊት ያለው እውቀት መሆኑን አላህ ያንን ነገር የሚያውቀው ከምን በፊት ነው? ያ ነገር ከመገኘቱ በፊት ነው። ቢኩል ሸይ በማ በሁሉም ነገር ላይ ያለው እውቀቱ አዘልይ ነው። በሁሉም ነገር ላይ ነው። ሁሉንም ድርጊት ድርጊት ማለት ፍጡር እኮ ሁሉም እነዛ ሁላ እሱ አርባ ደረጃት የቀደር አይነቶች እንዴት ናቸው? በኋላ ላይ እናያለን። እነዛ በወራት የሚከሰተውን በለው በአመታትም አለ የቀደር እንትኖች አሉ አይደል? በአመታት የሚከሰቱ የሚጻፉ አሉ። በጀኒን ውስጥ በእናታችን ጽንስ ውስጥ እነዚህ ሁላም በአጠቃላይ ማለት ነው። ግልጽ ነው። እነዛ በዝርዝር የሚከሰቱትን ነገር በጥቅል ከመከሰታቸው በፊት ምን ይላል አላህ ያውቀዋል። መፍሁም ስለዚህ አዘሪ ቢኩል ሸይኢን አለ። በሁሉም ነገር ላይ ከመከሰቱ በፊት ያውቃል። ቢኩል ሸይ የሚባለው ገለጻ እንደውም በጣም ምርጥ ነው። ቢኩል ሸይ ካልን እያን ክስተቶችም ፍጡራንም ሁሉንም ነገር ማለት ቀብለ ውጁዲህ ምን ከማለቱ በፊት ከመከሰቱ በፊት ወሚን ذلك ዒልሙሁ ከዚህ ውስጥ የሚካተተው ዒልሙሁ ቢአዕማል ልዕባድ የአላህ ስብሓን ታላ እውቀት ነው በምን ላይ በባሪያዎች ተግባራት አሁን ይህ ምንድነው ክስተት ነው ማለት የሚሰሩት ነገር ክስተት ነው በስራቸው ላይ የእነሱን ስራ ያውቃል ማለት ነው የአማል ሊባት ቀብለ አያዕመሉሃ ምን ከማለታቸው በፊት ከመስራታቸው በፊት አላህ ያውቀዋል። አዘልይ ማለት ያ ነው። አዘልይ ማለት ያ ነው። الثانية ሁለተኛው الإيمان ማመን ነው بأن الله كتب ذلك ይህንን ነገር ደግሞ ጽፎታል في اللوح المحفوظ በምን በለውሐ المحفوظ ላይ ጽፎታል የትኛውን አልዕልሙል አዘልይ እነዚህ ክስተቶቹ ግልጽ ነው አለ እነዚህ የፍጥረታት አለሙ ክስተቱን አዘልይ የሆነውን ነገር ማለት ነው ምን ብሎታል ጽፎታል መፍሁም ያን ነገር አላህ Subhanahu Ta'ala ጽፎታል في اللوح المحفوظ الثالثة ሶስተኛው الإيمان ማመን ነው بمشيئة الله በአላህ ስብሓነሁ ወተዓላ ተመልከቱ እንግዲህ ያለው የመጀመሪያው ልናውቅ የሚገባው የአላህ ስብሓነሁ ወተዓላ እውቀት አዘልይ ነው በቃ ያዕለሙሃ ቀብለ ውጁዲሃ ግልጸዋል ከዛ ደግሞ ሁለተኛ ያ በዛ ብቻ አላበቃም አላህ ስብሓነሁ ወተዓላ ያንን ነገር ምን ብሎታል የፍጥረተ ዓለሙን እያንዳንዱን ሁኔታ ምን ብሎታል ጽፎታል በዚህ ብቻ ደግሞ አላበቃም አልኢማኑ ቢመሺአትላህ ማመን አለብን በአላህ ፍላጎት ላይ አሻሚለቲ ጥቅል የሆነ ምኑ ፍላጎቱ አላህ እንደሚፈልግ ሻሚላ ሊኩል ሐዲሲን ለእያንዳንዱ ምን ክስተት ማለት ነው። ይሄ ከኛ አሁን ሁኔታ ማለት ነው። ልዩነት ተመልክ። አንድ ነገር አንተ አሁን ታውቃለህ ያን ነገር የሆነ ጽፍ ይሆናል። አንተ ምሳሌ ነው ይጽዋለ። ከዛ በኋላ ከአንተ መሽያ ውጪ ግን ያ ነገር ሊከሰት ይችላል። አንተ እያወቀው ግን ያላንተ መሽያ ነገሮች ይከሰታል። የአላህ ግን እንደዛ አይደለም። ልዩ ለምንድን አርባ ደረጃት የተቀመጡት የሚለው ልታውቅ ይገባል። አንተ የሆነ ነገር ታውቃለህ፣ ጽፈውም ላይሆን ይችላል፣ ወይም በዛ ነገር ፍላጎት ሳይኖር ሊከሰት ይችላል። አላህ ግን አልዕልሙ ልአዘልይ ነው ዕልሙሁ ልአዘልይ ያዕለሙሃ ቀብለ ውጁዲያ አንድ ከዛ በኋላ ደግሞ ጽፎታል በሶስተኛ ደረጃ ደግሞ ያ ነገር እንዲከሰት ራሱ የአላህ ምን አለ ፍላጎት አለ ኢማ ኢራደቱል ከውንያ ወይማ ኢራደቱ ኢራደቱል ከውንያ እና ምን አለ ሸርዕያ ግልጽ ግልጽ ነው። በምሳሌ በኋላ ላይ ይገለጽላቸዋል በደንብ ማለት ነው። ኢራደቱል ቀውልያ ስንል ምን ማለት ነው? ፍጥረት ዓለሙ ላይ እንዲከሰት አላህ የፈለገው ነገር ማለት ነው። ያን ነገር ሊወደውም ላይወደውም ይችላል። የሸይጣን መኖር ኢራዳ ነው፣ መሺያ ነው። ቢመሺአቲል ከውንያ ነው አላህ የፈጠረው ፈልጎታል እንዲከሰት፣ ግን ወዶታል ሸርዕያ የምንላቸው ነገሮች ግን አላህ ስብሐነ ወተዓላ ወዷቸው እንዲከሰቱ የደነገጋቸው ነገሮች የፈለጋቸው ነው መፍሁም በኋላ ላይ በደንብ ይገለጽላቸው ጠይቅ ሻሚያ ሊኩል ሐዲስ ወቁድረቲህ ታማ ምሉ የሆነ ደግሞ ምኑ ውሳኔ አለይ በሱ ላይ የአላህ ውሳኔን ሳያገኝ የሚከሰት ነገር የለም ማለት አንተ ግን ያን ነገር ሳትወስን ሳትፈልገው የሚከሰት ብዙ ነገር አለ። ግልጽ ነው አለ። የኻሊቅና የመክሉቅ ልዩነት እዚህ ጋር ነው ማለት ነው። ግልጽ ነው አለ። እሱ ሳይፈልገው የሚከሰት ነገር የለም ማለት አራቢዓቱ አልኢማኑ ቢኢጃድ ላህ ማመን ነው አላህ እንደሚያስገኝ ሊኩል ልመክሉቃት እያንዳንዱን ፍጥረተ ዓለም ሁሉንም ፍጡር ያስገኘው እሱ ሌላው ፈጥሮት አይደለም من የሚለው የሚያውቀው እሱ ፈጥሮት ነው የሚያውቀው ማለት አንተ ነገራቶችን ሌላው ማለት ነው ያስገኘውን ነገር ልታውቅ የምትችለው አይደል አላህ ግን ራሱ ነው የፈጠረው ራሱ ምን ይለዋል ያስገኘውም ራሱ ነው የሚያውቀውም ራሱ ግልጽ ያ የተወሰነውን ውሳኔ ራሱን ያስገኘው ሌላ አይደለም ያስገኘው። ሊኩል መክሉቃት ወአነሁ ልኻሊቅ ዋህደሁ እሱ ነው ምን የሚለው የፈጠረው ወማ ሲዋሁ መክሉቅ ይጽዋል ያን ነገር ፈጠረው ስለዛ ነገር አስቀድሞ ያውቋል ያን ነገር ጽፎታል ፈልጎታል ኢንተሃላል የመክሉቅን ግን ነገር እውቀትን ወይም ደግሞ ውሳኔን ብታይ ከዚህ ምንድነው ናቅስ ነው ይጽዋል ውሳኔዎች እዚህ ዱንያ ላይ የሚተላለፉ ውሳኔዎች ከዚህ የራቁ ናቸው ብትመዘናቸው ማለት መፍሁም ስለዚህ እነዚህ ናቸው ማለት ነው ومن أدلة المرتبة الأولى والثانية قوله تعالى የመጀመሪያው ደረጃና ሁለተኛውን ደረጃ በተመለከተ ሁለተኛውና አንደኛውን ደረጃ በተመለከተ ቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ያለው መመልከት እንችላለን። አላህ ምን ይላል? የመጀመሪያውና ሁለተኛው ካለ አንደኛው ዕልሙሁ ለአዘልይ መሆኑ ማለት ነው። ግልጸዋለ አልዕልሙ ባጭሩ በቃ አልዕልሙ አልኪታቡ አልኸልቁ ወመሺአቱ አይደል? ስለዚህ የመጀመሪያውን አልዕልምና አልኪታባ የጻፈ መሆኑን የሚያመላክተው የሚቀጥለው የቁርአን አንቀጽ ነው ይላል አላህ ስብሓነ ወተዓላ ምን ይላል ألم تعلم أن الله يعلم ما في السماء والأرض إن ذلك في كتاب إن ذلك على الله يسير ألم تعلم التوقم وي أن الله يعلم ما في السماء والأرض በሰማይ ውስጥና በምድር ውስጥ ያለውን የሚያውቅ መሆኑ ዒልም የሚባለውን አወቅን ማለት ነው። ሽንት ነው። ኢነ ዛሊከ ፊ ኪታብ ያ ነገር ደግሞ የዛ ነገር እውቀቱ ማለት ነው። ያ ነገር በምን ውስጥ ነው ያለው? በለውሐል ማህፉዝ ላይ ምን ያለ ነው? የተጻፈ ነው። እነ ዛሊከ ዐለላህ የሲር ይህን ማድረጉ ደግሞ ምንድነው ለአላህ ቀላል ነገር ስለዚህ ሁለቱም እዚህ መጡ ማለት ነው። ዒልም የሚለውና ኪታባ የሚለው በዚህ የቁርአን አንቀጽ ተገልጿል ማለት ምን አድለት المرتبة الثالثة ሶስተኛው ማለት ነው ደረጃን በተመለከተ ወሆ መሺአ የአላህን ፍላጎት ማለት አላህ ያን ነገር ፈልጎት ነው የሚሆነው የሚለው ላይ ቀውሉሁ ተዓላ ወማ ተሻኡነ ኢላ አየሻ አላህ አንድን ነገር አትሹም አላህ የሚሻ ቢሆን እንጂ የሚፈልግ ቢሆን እንጂ ተመልከት ረቡል ዓለሚን የዓለማት ጌታ የሆነው አላህ የፈለገውን እንጂ እናንተ አትሹም በቃ አንድ ነገር አትሹም እሱ የሻው ቢሆን እንጂ ማለት ወቀውሉሁ ተዓላ ኢነላህ ያህኩሙ ማ ዩሪድ አላህ የሚፈልገውን ነው በዚህ በምድር ላይ ምን የሚለው የሚፈርደው አለ እንተ አላም በቃ አላህ የሚፈልገውን ነው የሚፈርደው እንዴት ታዲያ ለኔ ይህንን ይሻል ብለን መጨቃጨቅ አትችልም ግልጽ አለ لا يسأل عما يفعل وهم يسألون ومن أدلة المرتبة الرابعة አራተኛውን ደረጃ በተመለከተ ቀውሉሁ ተዓላ አራተኛ የተባለው ምንድን ነው? እያንዳንዱን ነገር በዚህ ምድር ላይ የሚከሰቱ ነገሮች በአጠቃላይ ፈጣሪያቸው ማን ነው? አላህ ነው። አላሁ ኻሊቁ ኩሊ ሸይ አላህ ሁሉንም ነገር የፈጠረ ነው አለ። ወቀውሉሁ ተዓላ ወሁወ ልኸላቁ ልዓሊም ኸላቅና ኻሊቅ ከሚለው ምንድ ነው? በጣም ሲጋው ሙባለጋ ያለበት ነው። መፍሁም ኸላቅ ማለት ምን ብለው ይፈስሩታል? አብዝቶ ፈጣሪ ይሉታል ሲፈስሩት። ግልጽ ነው። አብዝቶ ፈጣሪ ማለት ነው። ግልጽ ነው። በቋንቋ በአረብኛ ቋንቋ ላይ እያንዳንዱ ተርኪቦች የበዙ ጊዜና የራሳቸው የማዕናቸው ሁኔታ ምን ይላል ይላሉ ይጨምራል ይላሉ። ምሳሌ ኻሊቅን ብታይና ኸላቅን ብታይ ተርኪብ የሆኑበት ስንት ናቸው? ማን ይበልጣል? ኸላቅ ነው አይደል እንዴ? ከዛ አንጻር ማለት ነው ኸላቅ አብዝቶ ፈጣሪ ነው ወልኸላቁል አሊም ደግሞ አዋቂ ነው ይላል ስለዚህ በዚህ አይነት መልኩ ማየት እንችላለን ይላል ጠይብ ስለዚህ እነዚህ አራቱን ነገሮች ልንረሳቸው የማይገባ ነው አልዕልሙ ወልኪታበቱ ወልመሺአቱ ወልኸልቁ ግልጽ ማለት እነዚህ እንግዲህ እያንዳንዱ በቀደር ይህ ያስፈለገበት ምክንያት ምንድን ነው ከተባለ በእነዚህ የአራቱ እኚህ ቀመሮች ላይ ተንተርሶ ዘብጥያ የወረዱ ፊረቆችን ታገኛለ። ወይ ዒልምን ያሰብቱና አልኪታበ ወልመሺአን ይጥሉታል። ተግባባን? በኋላ ላይ ታያቸዋለህ። ግልጽ ነው የተፈለገበት ምክንያት እነዚህ አርባ ደረጃት የተፈለጉበት ከዚህ አንጻር ያውቀዋል ይላሉ። ገና አይፈልገውም። መሺያ እንዴት ይላል? ግልጽ ነው። ሲጠራመሱ ታያለ ማለት ነው ከቁርአናዊና ከሐዲታዊ መረጃ ጋር ማለት ነው ወተቅዲሩ ነውዓን የአላህ ስብሓን ወተዓላ ውሳኔ የሚለው ነገር ሁለት አይነት ገጽታ ይኖረዋል ይላል ውሳኔ ተቅዲሩን አሙን ሻሚሉን ሊኩል ካኢን ተቅዲሩን የአላህ ውሳኔ ነው አሙን ምን የሆነ ጥቅል የሆነ ሻሚሉን ሻሚል የሆነ ነው ግልጽ በውስጡ የሚያካትት በለው ተመሳሳይ ስለሆነ ነው አምና ሻኒ ሊኩል ካኢን ለሁሉም ፍጡር የሆነ አለ ለሁሉም ፍጥረት ዓለም በዚህ ምድር ላይ በተገኙት ፍጡሮች ላይ ማለት ምንድነው እሱ وهو المكتوب في اللوح المحفوظ ሁሉም ነገር በምን ላይ የተጻፈ ነው በለውሐል መሕፉዝ ላይ የተጻፈ ነው ፈቀድ ከተበ አላሁ አላህ ስብሓነሁ ተዓላ ጽፏል ፊሂ ፊሂ መቃዲሩ ኩል ሸይ የእያንዳንዱን ነገር ማለት ነው ውሳኔ ፍርድ አላህ ስብሓን ወተዓላ ጽፎታል አለ ይሄ ዓም ነው አመታዊ አይደለም አመታዊ አይደለም ማለት የሁሉም ፍጥረታት ጥቅል በሆነ መልኩ በዚህ ምድር ላይ የሚከሰቱ ነገሮች በአጠቃላይ በዚህ ዩኒቨርስ ላይ የሚከሰቱት ነገሮች ሁላ አላህ በምን ላይ ጽፎታል? በለውሐል መህፉዝ ላይ ጽፎታል። ይዘዋለ ኢላ አን ተቁመ ሰዓ እስተ ሰዓቲቷ መጨረሻ ላይ የሚከሰተው كما في الحديث الذي رواه أبو داود في سننه عن عبادة بن سامت رضي الله عنه قال سمعت رسول الله صلى الله عليه وسلم يقول له عبادة بن ثابت عبادة بن صامت يقول أول ما خلق الله القلم الله مجمل يفتروا منه قلم قال له اكتب إذا من عرف ጻፋለሁ ቃለ ወማ አክቱቡ ምን ልጻፋለሁ ቃለ እክቱብ መቃዲረ ኩል ሸይ የእያንዳንዱ ነገር ፍጥረት ዓለሙ ምን ኩለ ሸይ የሁሉም ነገርን ውሳኔ ጻፋለሁ ሐታ ተቁም ሰዓቱ እዛ በአላህ መሺያ ኢራዳ ውሳኔ ጻፈ ማለት ነው ቀለም وهذا التقدير يعم جميع المخلوقات ይህ የተጻፈው ነገር ሁሉንም ፍጡር የሚያካትት ነገር ነው በቃ እንትና የቀረ እዚህ ላይ ያልተጠቃለለ ያልተጻፈለት የለም ባለ የለም ሁሉም ነገር በለውሐል መህፉዝ ላይ ምን ብሏል ተጽፏል ከዛም በኋላ ይሄ ጥቅል የሆነው ነገር ደግሞ ወተቅዲሩ ሙፈሰሉን ሊተቅዲር ልዓም ጥቅል በሆነ መልኩ ምን ያለ ያ የተወሰነው ነገር ደግሞ ተቅዲሩ ሙፈሰል ሙፈሰል ማለት ማለት በዝርዝር ግልጽ ነው እያንዳንዱ በዝርዝር ሊተቅዲር ልዓም ጥቅል ለሆነው በዝርዝር የተወሰነበት ሁኔታ አለ ውሃ እሱ ደግሞ ምንድነው ስንት አይነት አለ የሚከተሉትን አይነቶች ወይም ገጽታዎችን ያዘ ነው النوع الأول التقدير العمري تقدير العمري አለ እድሜያዊ እድሜያዊ ውሳኔ እዛ መጀመሪያ ተጽፎ የለ እንዴት ትላለህ ነዓም አሁንም ደግሞ ዑምርይ ደግሞ ይሆናል ይጽዋለ ምን ማለት ነው ከተባለ كما في حديث ابن مسعود رضي الله عنه بشأن ما يكتب على الجنين በጽንስ ላይ የሚጻፈውን በተመለከተ የተስተላለፋል ወፊ በጥኒ ኡሚህ የት ነው የሚጻፈው በእናቱ ሆድ ውስጥ ሆኖ ፊ ኪታበቲ አጀሊሂ ሚን ኪታበቲ አጀሊ እድሜው ይጻፋል ወሪዝቅህ ሪዝቁ ወዓመሊ ስራው ወሸቃወቲሂ አው ሰዓደቲሂ እድለቢ ሲሆን ወይም ደግሞ እድለኛ እማ ሸቃዋ ሲባል የእሳት ሰው መሆኑ ማለት ነው። ወይም የጀነት ሰው ይሁን ይሄም የሚወሰንበት ይሄ ምንድን ነው? ቢተፍሲል ያኛው ምንድን ነበረ ብለናል። የመጀመሪያ አምኗ ጥቅል በሆነ መልኩ ሁሉም ነገር በለውሐል መህፉዝ ላይ ተጽፏል። ከዛ ደግሞ ተክቢሩን ምን መጣ? ዑሙሪ በእድሜ ልታሳልፈው የሚችለው ነገር የተወሰነበት ነው። ለምን አስፈለገ? አራደሁላህ ግጽዋን በዚሁ አጋጣሚ ሁሉም ነገር የሚጻፍ ከሆነ ሻሂድ ለምን አስፈለገ ብለ አሁን ምሳሌ እጅ ይመሰክራል፣ እግር ይመሰክራል፣ ምድር ትመሰክራለች፣ መላእክቶች ይጽፋሉ፣ አላህ Subhanahu Ta'ala ይመሰክራል። ግጽዋለ አሁን የውሳኔ አይነት አም አለ፣ ከዛ በኋላ ዑምሪ ያለ ግጽ ነው። የእውቀት ሁኔታ በተፍሲል አላህ ረቂቅ የሆነ አዋቂ መሆኑን በሁሉም ሁኔታ ችሎታ እንዳለው እያሳየ ነው ግልጽ ነው የሰውን በዚህ ምድር ላይ ያሉ ፍጡራኖችን ያፈጣጠር ሁኔታ በምን አይነት ነው መልኩ ያለው خلق الله آدم من تراب وخلقنا من أم وآب مفهوم وخلق من عيسى آه من أين من أم ها آه؟ وخلق الملائكة من نور وخلق الجن من نار مارج مفهوم؟ هذا الله سبحانه وتعالى يقول لهم ملكم يا سيمندنا هو قادر على كل شيء مؤمن لما سيمن النوع الثاني التقدير الحولي حولي سيبال ያ በእድሜ ነው እንግዲህ በአመት ምናምን የሚገደብ አይደለም። የቀድሞ ያልነው ዑምሪ ያልነው ይሄ ደግሞ አመታዊ ያለው ውሳኔ ወማ ይቀደር አንተ በቃ አላህ ከወሰነ ታዲያ ምን መስራት ያስፈልገኛል ትላለህ። هل تعلم ما قدر الله جل وعلا لك هل تعلم አታውቅም አንተ ምን ማለት ነው ኢዛ ኑሂተ ፈንተሂ ወኢዛ ኡሚርተ ግልጽ ነው እንጂ ስለዛ ነገር አንተ የምትፈላሰፈው ነገር አለን የለም اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت تسأل قلت له إما إرادة الله جل وعلا أنت መጠየቅ ነው እንጂ እሱ በወሰነው ነገር በፈለገው ሁኔታ ላይ ለአንተ አሁን ምሳሌ ለይለተል ቀድርን እንጠይቅ በዛ ሰዓት የአላህ ውሳኔ የሚተላለፍበት ነው ብሏል ለአላህ የፈለገውን ነገር ለአንተ ሊወስንልህ ይችላል ግልጽ ማለት ናም መፍሁም ስለዚህ ያንን ነገር ተንተረሰ ዱዓ ማድረግ እንጂ ሌላ ነገር የለም ማለት ተቅዲሩ الحول وهو ما يقدر ما ما وهو ما يقدر في ليلة القدر من وقاع الأهم ስለ ቀደር እንደዚያው ዝርዝር ነገር ማወቅ እኮ አላስፈላጊ ነበር አላስፈላጊ ነበር ግን አሁን እንዲህ በዝርዝር የምናውቅበት ምክንያት ለምንድን ነው ይመስላችሁ የተለያዩ ፍረቆችና አንጃዎች ምን ስላሉ ስላመጡ ነው እንጂ ነቢዩ አለ ሰላት ሰላም አንቱእሚነ ቢልቀደሪ ኸይሪሂ ወሸሪ እንተሃ በቃ አረል እንጂ በተፍሲል ስላወቀው ምን የሚያደርግልን ነገር አለ አለ እንዴ በቃ አላህ በወሰነው ኸይርም ሸርም ታምናለ መጥፎ ነገር ሲያጋጥም ምን ትላል ቀደረላሁ ማሻ ፈአል ومن وجد خيرا فل يحمد الله ومن وجد غير ذلك فلا يلومن الا نفسه الله انت مسكنا انت على ግን ቢተፍሲል የምታውቅበት ምክንያት ምን ስለመጣ የተለያየ አንጃ መጥቷልና ግራ እንዳያጋባህ ነው የምታውቀው እንጂ ሌላ ቀደር ምንም ነገር የለውም በቃ ታሪክ ምንም የለውም ግልጽ ምንም ታሪክ የለውም أنه الثاني التقدير الهولي ያልነው ነው እንግዲህ في ليلة القدر من وقع العام ይከሰታል ወቃዒ العام ማለት ማለት አመታዊ አም ወቃዒል አም ማለት ጥቅል የሆነ የሚከሰቱ ነገሮች በምን ውስጥ በዚህ አመት ውስጥ ማለት ነው። ወቃዒ ማለት ምን የሚሉ ናቸው? አልአህዋል ወልአህዳት ማለት አህዋልና አህዳቶች ማለት ነው፣ ክስተቶች። ከማ ቃለ ተዓላ ፊሃ ዩፍረቁ ኩሉ አምሪን ሐኪም አለ። ፊሃ ዩፍረቅ ዩፍረቅ ማለት እዚህ ጋር ዩቁዳ ዩቁዳ ምን ይላል? ይወሰናል። ግልጽ ነው። ዩቅዳ ይወሰናል። ኩሉ አምሪን ሐኪም ኩሉ አምር ሁሉም ነገር ማለት ነው። ኩሉ አምሪን ሐኪም የተወሰነው ነገር ሁላ ይወሰናል በዛ ውስጥ ማለት ነው። ሐኪም ግልጽ ነው። በውስጧ ይወሰናል። ያው ከአላህ ስብሐነ ወተዓላ የተስተላለፈው አምሩን ሐኪም ማለት ሐኪም እዚህ ጋር ጥበብ ያለው ነገር እንዳትለ ሐኪም ማለት ነው የተፈረደው ነገር ማለት ነው ወይም የተወሰነው ነገር በእሷ ውስጥ ይወሰንበታል አላህ ይወሰነው النوع الثالث ሶስተኛው ደግሞ አተቅዲሩ ልየውሚይ አለ በየቀኑ ምን የሚል ተፍሲሎች እንግዲህ በዝርዝር የሚታዩ ነገሮች ስንታየን ተቅዲሩል ዑምሪ ተቅዲሩል ሐውሊ ተቅዲሩል የውሚ ቀናዊ ግልጽ ነው በየቀኑም ደግሞ አላህ ይወስነው አተቅዲሩ ልየውሚ ወወሱ ማ ዩቀደሩ ምን የሚል ነው የሚወሰኑ ሚን ሐዋዲት ልየውሚ በቀን ውስጥ የሚከሰቱ ክስተቶችን በተመለከተ ሚን ሀያቲን ወመውቲን ከምን ሀያት ሀያት ማለት ነው ህይወት መሞትም ወዒዝን ወዱልን በማን ዒዛ ሊያገኝ እንደሚችል ማን ማለት ነው የተዋረደ ሊሆን እንደሚችል አዎ በዛው ውስጥ ኢላ ገይሪ ዛሊክ ከዚህ ውጭም ያሉ ከማ ፊ ቀውሊሂ ተዓላ አላህ ስብሓነሁ ወተዓላ በተከበረው ቃሉ እንዳለው ኩለ የውሚን ሁወ ፊ ሸን ኩለ የውሚን ሁሉም ቀን አላህ ስብሓነሁ ወተዓላ ሁወ ፊ ሸን በስራ ላይ ነው ሻእን ማለት ነው ለዓመል ገጸዋለ ፊ ሻዕን አላህ ስብሓነሁ ወተዓላ በእያንዳንዱ ቀን በምን ላይ ነው? በስራ ላይ ግልጽ ነው። ውሳኔውን ያስተላልፋል። ግን ያ ውሳኔ ፊል አመል ሲል አላ ስብሓነሁ ወተዓላ ፊ ሻዕን በስራ ላይ ነው ስንል በእጁ የሚሰራው ነገር አይደለም። ግልጽ ነው። አላ ስብሓነሁ ወተዓላ ውሳኔ ቆይ ቀናዊም ሲያስተላልፍ ወይም አመታዊ በለውሐል ማህፉዝ ላይ የፈለገውን ነገር እሱ ከፈለገ ግልጸዋለ በፈለገው ሁኔታ አሁን ማስተላለፍ ይችላል አይችልም? ስተጢዕ ይችላል አይችልም? ወለዚ ቀደር አይደል እንዴ? እሱ ነው በቃ የወሰነው መጀመሪያውን ማለት ነው። መፍሁም የወሰነው እሱ ነው። መፍሁም የወሰነው እሱ ነው። አላህ ስብሓነሁ ወተዓላ ነው። ወላ ቡደ ሊልሙስሊም ለእያንዳንዱ ሙስሊም ምን የለውም ቅሮት የለውም من الإيمان بالقدر بقدر من مالك كمان العام عام تقلبونهم لو لوح المحفوظ ላይ የጻፈው ነው የሚሆን وتفاصيله በዝርዝር ደግሞ እነዚህ ልጸዋለ ሶስቱን ዑምሪ ሐውልይና ምን የውሚ ያልነውን በማመለክ ومن جهد شيئا منها ከእሱ አንዳችንን ያስተባበለ ለም የኩን ሙእሚናን ቢልቀደሪ በቀደር ያመነ አይደለም ወመን ለም ዩእሚን ቢልቀደሪ በቀደር ያላመነ ፈቀድ ጀሃደ ሩክነ ሚን አርካን ልኢማን ከኢማን መሰረቶች የሚባለውን አስተባብሯል ከማ ዐለይህ ልፈቀቱ ልቀደርያ አላ ጠማማ የሆኑት የቀደርያ ቡድኖች እንዳስተባበሉት አለቲ ቱንኪሩ ልቀደር ቀደርን የምታስተባብል የሆነች ወሁም ፊ ሃዛ አሊንካ አላቅስሜ እስቲ ነኝ የእነሱን ደግሞ ሁኔታ ስታየው በይበልጥ የቀደር ሁኔታ እንዴት ማመን እንዳለብህ በደንብ ታውቃለህ ይሄን ነው በቃ ያስፈለገብህ እነዚህ አሁን እስካሁን ስናወራ የነበረው ነገር ምንም ዝርዝር አያስፈልገውም። በቃ እናትና አባቶቻችን እንደሚያውቁት አንቱ ሚነብል ከደሪ ኸይሪሂ ወሸሪ ብለ ከየት በቃ አይንታላም ነጃ ወጣ መፎም ገብቷቸዋል አይደል? ምንም ዝርዝር አያስፈልጉም። በቃ ማንም ሰው የሚያስፈልገው ነገር አይደለም። ግልጽ ነው። ፍልስፍና ውስጥ የገቡ ሰዎች ባመጡት ጣጣ መሰረት አንተ እስከ ስድስት ገልጽ እስከ ሰባት ገልጽ ማወቅ ግድ ሆነብህ። እስቲ እንያቸው ኢንካር የሚያደርጉት እነማን ናቸው የቀደር የቀደርያ ቡድኖች በሁለት ይከፈላሉ እነሱ ተመልከት አጃይብ ነው የምታየው አልቅስሙ ልአወል የመጀመሪያ ፍርቃዎች የቀደርያ ቡድኖች ውስጥ አልቀደርያ አልጉላት ድንበር ኃላፊ ቀደርዮች አሉ ፊርቃዎች ራሱ እያንዳንዳቸው አላቸው ብያቸዋለሁ ከዚህ ፊት ሺያ ስትል በአንድ የተገደባለን ብዙ አይነት ነው ግልጽ ነው ራስ በራሳቸው ጀርባ ለጀርባ የሚሰጣጡም አሉ ማለት መፍሁም ራሱ አልኸዋሪጆችን በውስጣቸው ብዙ አለ ሙዕተዚላ ግልጽ አለ ብዙ አለ ማለት ነው ኢብኑል ቀይም በተለይ የጻፈው ኪታብ ላይ ብታዩት አጃይብ ነው የምትሉት القسم الأول القدرية الغلاة الذين ينكرون علم الله ينكرون علم الله يا الله أوقات ምን ይላሉ ያስተባብላሉ እንጂ አላህ ያውቀዋል የሚከሰተውን ክስተት ይሏል አንተ መጀመሪያ ምን ብላል የቀደር ሁኔታ ቅድም ያልኳችሁ እንዳትረሱ አራት እርከን አለ አላልክም እንዴ አራቱ እርከኖች ውስጥ ደረጃዎች ውስጥ አንደኛው ምንድን ነው አዘሊ ኢልሙላህ አዘሊ ብለናል እነሱ ቀጥታ የመጀመሪያው ላይ ነው የሚሄዱት የመጀመሪያው ተውሂድን በሶስት የከፈልከው እኮ ሶስት ላይ ያስፈልግ ይችል ነበር ግን እያንዳንዱን እንደዚህ በተፍሲል ስታስቀምጥ ከነዚህ ነገራቶች አፈንግጦ የወጡትን ቡድኖች ፍንትው ብሎ ነው የሚታዩ። እንዲህ በደንብ ነው የምታያቸው። ማን ነው እስቲ የእንትንን እያስተባበለ የሚለውን ታውቀዋለህ። ግልጽ ነው። እዚህ ጋም ችግር ያለበትን ቁብሩዮችንም ስትታያል። አስሞ ሲፈጥ ችግር ፍንትው ብሎ ይታያል። ግልጽ ነው አለ ያን ያስፈል አሁንም እዚህ ጋር አራቱን ስከፍል ላያስፈልግ ይችላል። በቃ አንቱ ሚነብል ቀደር እናትና አባቶቻችን በአራት ካልከፈሉ ማለት ነው በቀደር አላምኑ ምናምን ይባላል። አይባሉም። ግልጽ ነው። ምንም ማስተባበል ውስጥ ግን በአራቱ ከፍለ ስታየው ማን የቱ ጋር እንደወደቀ የቱ ጋር ችግር እንዳለበት ታውቃል። እይ እዚህ ጋር መጣ። ሁላቶች ዩንኪሩን ዒልሙላህ ቢላሽያ በነገራቶች ጋር አላህ እውቀት እንዳለው ያስተባብሉ። ቀውለ ከውኒያ ከመከሰቷ በፊት ያውቃታል የሚባለውን ነገር ያስተባብላል። እኛ ግን መጀመሪያ ያውቃል ብለን ዘግተን ሳያውቀው የሚከሰት ክስተት የለም። ሳያውቀውማ የሚከሰት የፍቁጥር እውቀት ነው አይደል? አንተ ሳታውቀው ብዙ ነገር ይከሰትባላል። አላህ እንደዛ ልታደርገው ነው እንዴ? ግልጽ ነው። ወይንኪሩነ ኪታበተ ለሃ ይኸው ሁለተኛውንም መርከን አስተባብሏል። መጽሐፍ የሚባለውንም መርከን ያስተባብላሉ። ፊል ለውሒል መሕፉዝ በለውሐል መሕፉዝ ላይ ጽፎታል የሚባለውን ነገር ያስተባብላሉ። ወየቁሉነ ብሎ ይላሉ ኢነላህ ማ ወላሃ ምን ነው ሲባሉ እይ ፍልስፍና በቃ ምን እነሱ የሚያስቀድሙ ምንድነው ብያለሁ አቅልን ነው የሚያስቀድሙት ምን አሉ ኢነላህ ምን አንተ የምትለው እንደሌል ምናምን ወደ ጎን አድርጎ ቆቆይ ይለዋል ይለዋል ምን ነው ሲባሉ ኢነላህ አመረ ወነሃ አላህ አዘዘ ከለከለ አሉ ምን ይሁን ታዲያ ምን ይተበስ ወላ ያዕለሙ መን ዩጢዑሁ ወወሱ እኮ አላ ላ ያዕለም አያውቅም መን ዩጢዑሁ የሚታዘዘው ማንንም አያውቅም መን ዩጢዑሁ ሚመን ያዕሲ ከሚያንምፀው ለይቶ አላህ አያውቅም አለ ፈልአምሩ ኡኑፉን አምር ኡኑፍ ነው አሉ ኡኑፉን ማለት ምን ማለት ነው አይ ሙስታዕነፍ አዲስ የሚከሰት ነው አላህ ያዘዘው ነገር አዲስ የሚከሰት የለም ስትታዘዝ የምትሰራው ነገር እንጂ ሌላ ነገር የለም አላ ፈልአምሩ ጉዳዩ ማለት ነው ግልጽ ነው ፈልአምሩ ጉዳዩ ኡኑፉን ምንድነው አሉ አዲስ ሙስተአነፍ ነው ራሱ ይላል ሙስተአነፍ ይላል ሙስተአነፍ ማለት ነው ራሱ እዚህ ጋር ደግሞ ይፈታላል ለም የስቢቅ ፊ ዒልም ላህ ወተቅዲሪህ አልቀደመም በዛ ነገር ላይ የአላህ እውቀት ወተቅዲሪ በምኑ ውሳኔውም አላለፈም አልቀደመም አሁን የሚከሰት ነው በቃ وهذه الفرقة ይቺ ቡድን ቀድ እንቀረበት እንቀረበት ምን ማለት በቃ ጠፍታለች። አሁን እንዲህ አይነት እንደዚህ አይነት ፍርቃ የለም። አላህ አያውቅም፣ አልጻፈውም። እንደውም የሚያውቀው አላህ ራሱ እኛ ከሰራን በኋላ ነው ነው የሚሉት። እኛ ምን ካልን በኋላ ከሰራን በኋላ ነው የሚያውቁት። እነዚህ ቡድኖች እንደዛ ነው። እኛ ከጨረስን በኋላ ነው አላህ የሚያውቀው እንጂ እ ከዛ በፊት አያውቀውም ነው የሚሉት። እቺ እንዲህ አይነት አመለካከት ያላቸው ቡድኖች የሉም። የሉም እንዲህ አይነት አመለካከት ያላቸው የሉም። በፊት ሁላቶች ነበሩ አሁን ግን የሉም ይንቀረበት የሚለው እሱ ነው አውካደት ወይም ደግሞ ካደት የሚለው ልን ነገር ነው አንደኛው ጠፋች ነው ወይም ደግሞ ለመጥፋት ደርሳለች ነው ግን እዚህ ጋር የፈለገው ማለት ጠፍታለች ነው እሺ القسم الثاني ስለዚህ እነዚህ ጉላቱል ቀደርያ በሁለት ክፍል ናቸዋል አመለካከታቸው ምንድነው አላህ Subhanahu Wa Ta'ala የነገራቶች ነገራቶችን በተመለከተ ምን አይላቸው طيب አያውቅም። ግልጽ ነው አለ። እንዲሁም አላህ በለውሃል ማህፉዝ ላይ ምን አላለም? ስለነሱ የጻፈው ነገር የለም። ግልጽ ነው። ባዮች ናቸው እነዚህ እንደው የሉም። አልቅስሙ ታኒ ሁለተኛው ቅስም ደግሞ ያሉት አልቀደርያ ቀደርዮች ናቸው። አለቲ ቱቅሩ ቢልዕልም እነዚህ ሶስተኞች የት እንደሄዱ ልብ በል የት ነው የሄዱት? تقر بالعلم علم بميلو لا يارغاكتال لك عند اهل السنه ولكنها تنفي دخول افعال العباد في القدر لببل علم ارغاكتال جين متاستبابل ولكنها تنفي دخول افعال العباد في القدر የአላህ ያውቃል ግን አሉ የባሪያዎች ተግባር አሉ ፊል ቀደር በአላህ ውሳኔ ውስጥ መኖሩን ግን ምን ይላሉ ውድቅ ያደርጋሉ ወተዝዑም አነሃ መክሉቀቱን ለሁም ኢስትቅላለን ያ ነገር የነሱ ተግባር አፍዓሉል ኢባድ ነው ያለው። እሺ ያንን መተግበራቸው ማለት ነው። ወተዙም አና መክሉቀተን ለሁም ኢስቲቅላለን ለብቻ የተፈጠረ ነገር ነው ይላሉ። ምን የሚባለው የባሪያዎች ምን ማለት መተግበር ወይም ተግባራቸው ተግባራቸው ለብቻው ራሱን ችሎ የተፈጠረ ነው ይላሉ። ለም የኽሉቁሁ ላህ አላህ አልፈጠራትም ወለም ዩሪድሃ አልፈለጋትም። እነሱ መስራታቸውን አልፈለገውም፣ ግን አፍዓላቸው ለብቻ ምን ብሏል? ተፈጥሯል። በቃ የእነዚህ ደግሞ ፍልስፍና ተመልከት። ስራቸው ምን ብሏል? ተፈጥሯል። በቃ ተፈጥሯል። ግልጽ ነው። እነሱ መስራታቸው ምን አላለውም አለ አልፈለገውም አሉ። አሁን በስንተኛው ያዝናቸው በስንት በሶስተኛው አይደል መሺያ አይደል እንዴ መሺያ ላይ ወደቁ በቃ ለብቻው ተፈጥሯል እነሱ ያንን ስራ ሲተገብሩት ሆነ አይደል አላህ መሺያ የለውም እንዴ እንትናቸውን ያው ያውቋል ግን መሺያ የለውም በቃ ዝም ብሎ መጡ ተገናኘ ሰሩት እንጂ መሺያ የለውም وهذا مذهب المعتزلة እነዚህ ደግሞ አመለካከት ይዘው የሚሄዱት የማን ናቸው? የሙዕተዚላዎች ምንድነው አቋም ነው ይላል። ስለዚህ አሁን በዚህ አመለካከት ላይ ስንሄድ ልብ በሉ የመጀመሪያዎቹ ምን ምንድን ነው ያስተባበሉት? ኪታባና ዒልም እነዚህ ሶስተኞቹ ደግሞ ያስተባበሉት ሁለተኞቹ በሁለት ክፍል ናቸው። እነሱ ደግሞ ያስተባበሉት ምንድን ነው? መሺያ መክሉቅ የሚባለውን ነገር ያስተባበል አታውቅም። ምክንያቱም ሁሉም ነገር የፈጠረው አላህ ነው የሚለው ያስተባበል አታውቅም። ታውቃለህ እ ያረጋግጡታል። ግልጽ ባለ አሁን ትልቅ ችግር ያለው መሺአና ዒልምና ኪታባ ላይ ነው ማለት ነው። ያለው طيب وقابلتهم طائفة غلت ደበበን ወቃበለቱሁም ጣኢፈቱን ሌሎች ቡድኖች ደግሞ ያው ከነሱ ጋር በተቃራኒ ሆነዋል ቃበለት ማለት እዚህ ጋር ተቃራኒ ማለት ነው እሺ ወቃበለቱም በእነሱ ተጻራሪ በተቃራኒው የተቀመጡ አሉ ጣኢፈቱን ገለት ፊ ኢትባት ልቀደር ቀደር የሚባለውን ደግሞ በማጽደቅ ዙሪያ ላይ ድንበር ያለፉ ልብ በሉ ቃበለት ተቃራኒ ማለት ነው ሐታ ሰለቡል አብደ ቁድረተው እነዚህ ደግሞ ድንበር አለፉ በማጽደቅ ዙሪያ ቅድርናም በቃ አላ በወሰነው ምንም የለም ይሏል ሐታ ሰለቡል አብደ ቁድረተው ባሪያ የለውም አሉ ቁድራ የለውም ችሎታ የለውም በቃ አላህ የወሰነው ምንም አንተ ቁድራ የሚባል ነገር የለም ወፍትያሪ ምርጫም የለም። በቃ ምርጫ የሚባል ነገር የለም። ፍላጎት ምናምን ነገር የለም። ግልጽ ነው። ስትበላም ስትጠጣም ምንም ስትራመድም መሽያ የለም። ዝም ብለህ ነው የምትሄደው። ግለላ ለአንተ ምንም ፍላጎት የለም ነው የሚለው እጽሯል ምንም እያንዳንዱን ነገር ግን ይሄ ነገር አቅል ራሱ ይመልሷል። አንተ ምንም ነገር ስራም ፍላጎት የለም ዝም ብለህ ነው የምትነዳው። ወቃሉ ብሎ አሉ እንደ ስንት ነገር አንተ እኔ አልፈልግም እኔ ፍላጎት የለኝም ትል እንዴ በዚህ እንኳን በሎጂክ መመለስ ትችላለ ግን እስቲ እነሱ ከሚሉት ጋር እንሂድና ወቃሉ እነ ለዓብደ ሙጅበሩን አንድ ባሪያ ተገዳጅ ነው አላ ፊዕሊሂ በሚተገብረው ተግባር ላይ ወሊዛሊከ ስሙ ብልጀበሪያ ከዚህ አንጻር ነው ምን የተባሉት ጀበሪዮች የተባሉት ከዛ አንጻር ነው ጀበሪያ ማለት ነው የተገደደ ነው አይደል የሚሉት እ ተገዳጆች እንደማለት ነው ያንን አባባል ስለሚያጸድቁት ነው የሰው ልጅ መጅቡር ነው የተገደደ ነው ስለሚሆን ጀበሪያ ተመልከቱ እነዚህ ደግሞ ጀበሪዎች እንግዲህ ከነጭራሹ እንዴት ነው የሚመልሱልህ የሚመስሉልህ ሰው ልጅ በቃ ልክ እንደዛ ነው ይላሉ እንደዛ ነው ንፋስ ምን እንደሚለው የሚያወዛውዘው ወደዚህ ወደዚህ ምናምን ይላል። በቃ እንደዛ ነው ይለዋል። ግልጽ ነው። ምሳሌ መደርደርማ ሁሉም በቃ በራሱ የሚመስለውን እኮ ምሳሌ ደረድራል። ተክሊቆች ዳዋ ምንም ሳታረግ ብታረጉ ችግር ልክ ኳስ እንደመምታት ማለት ነው ይለዋል። ባሉን ኳስ አምጥተ ምን ማለት ነው እንደምትመጣው ነው አለ። ኳስ ኳሱን ስትመጣው ግድግዳውን ምን ብሎ መቶት የሚመለሰው ወዴት ነው ይላሉ ወደ አንተ ነው በቃ ዳዋ የምታደርገው እኮ ለሰው አይደለም ይሏል እ ስትለው ዳዋ የምታደርገው ለሰው ለራስ ነው እንዴት ሲሉ ኳሱን መጥቶ ወደ ማን እንደሚመለሰው እንደ ራስ እንደሚመለሰው ግልጽ ነው የሚያሰጋኝ ነገር እኔ ምንድነው ጥሩ ነው ምሳሌያቸው ኳሱን ላኩ ኳስ አይሆን መተው ከዛ ተጋይቶ አንተን ደግሞ ምን ይላል የሚመታም የሚጠደም ኳስ አለ ግልጽ ነው አለ ዝም ብሎ አይደለም እንደው ዝም ብለህ በሎጂክ ማይሆን ነገር ግልጽ ነው አለ እና መቺውን ለአንድ ነው እንዴ ፎር የሚያወጣ ስንት አለ እነሱ በሎጂክ ከመጡ ማለት ነው ግልጽ ነው አለ ዝም ብሎ ያንዳንዱ ፍረቅ ምሳሌ አንጥቶ ምናምን ያግበሰብሷል ወላኪን ነህኑ ያኒ ኑቀድም ايش النقل قبل العقل ወኪል المذهبين ሁለቱም መዝሃቦች ይላል ባጢል አካሄዳቸው ውድቅ ነው ከንቱ ነው ሊአድለትን ከሲራ ብዙ ለሆኑ መረጃዎች ሚንሃ ቀውሉሁ ተዓላ ሊመን ሻአ ሚንኩም አየስተቂም ይላል ያው ቁርአንን በተመለከተ አላህ እየተጠቀሰ ከመጣ በኋላ ሊመን ሻአ ሚንኩም አየስተቂም ከእናንተ መካከል ቀጥ ለማለት ለፈለገ ሰው ወማ ተሻውነ ግን አንድ ነገር አትሹ ኢላ የሻ አላህ አላህ የሻ ቢሆን እንጂ ረቡል ዓለሚን የዓለማት ጌታ ለሆኑ ማለት ስለዚህ ይህንን ይሄ ለማን መልስ እየሰጠን ያለው ለቀደርዮች አይደል ለቀደርዮች ነው አንድ ነገር አትሹም አላህ የሻ ቢሆን እንጂ መሺያ አለው ማለት ነው አይደል ይሄ ለቀደርዮች ነው መልስ لأن قوله تعالى لمن شاء منكم أن يستقيم ይሄ ደግሞ ሊመን ሻአ ሚንኩም አየስተቂም የሚለው ደግሞ መልሱ ዩረዱ አለል ጀበሪያ መልሱ ለማን ነው ለጀበሪዮች የሚመለስ ነው ገብታቸው ሊመን ሚንኩም አየስተቂም አላ መሺያ አለው ማ የሰው ልጅ ሊመን ሻ አላ ከእናንተ መካከል ለፈለገ የሰው ልጅ ምን አለው ፍላጎት አለው የሚለው መለስ ስለዚህ በአንድ የቁርአን አንቀጽ ማለት ነው የመለሰው ለስንት ነው ለሁለቱም ግልጽ ነው ለሁለቱም የሚገባቸውን ሰጥቶን ነው ያለፈው ማለት ነው ሊአን አላህ ተዓላ አስበተ ሊልዕባድ መሺአ ምክንያቱም አላህ ስብሓን ወተዓላ ለፍጡራኖች ምንን ሰበተላቸው መሺያ ወሁም የቁሉነ ኢነሁም መጅቡሩን የሰው ልጆች የተገደዱ ናቸው አሉ ላ መሺአተ ለሁም ለእነሱ ፍላጎት የላቸውም አሉ ወቀውሉሁ ተዓላ ወማ ተሻኡነ ኢላ አንየሻ አላሁ ረቡ ልዓለሚን ሲል ፊ ረዱን አለልቀደርየቲ ለቀደርዮች ነው መልሱ እነዛ ቀደርዮች ማን ናቸው አልቃኢሊነ ባዮች ቢአነ መሺአተ ልአብዲ የአንድ ባሪያ ፍላጎት ሙስተቂላ ራሱን የቻለ ነው አሉ። እሱ ምንድን ነው ያሉት? በቃ ሙስተቂላ ራሱን የቻለ ነው አላሉ። ማናቸው ቀደርዮች ራሱን የቻለ ነው ቢኢጃድ ልፊዕል ሚን ገይሪ ተወቁፊን አላ መሽያት ላይ ከአላህ ስብሓነ ወተዓላ ፍላጎት ጋር ምን ሳይል ሳይገደብ የአላህ ፍላጎት በዛ ላይ የተገደበ አይደለም አሉ። እንደዛ አይደል ያሉት? የአላህ መሽያ የለውም ማለት የተገደበ ስላችሁ ግልጽ ነው። በሱ ፍላጎት ላይ የተገደቡ አይደለም የአላህ መሻ የሚባል የለም ዝም ብሎ ነው የሚሰሩ። አሉ ሙስተቂላ ገብቷቸዋል ራሱን የቻለ ነው ቢኢጃድል ፊል ስራን በማስገኘት ላይ በቃ ፍጡር ይሰራል አላህ ግን በዛ ነገር ላይ መሻ የለውም አሉ ሚን ገይሪ ተወቁፊን አላ መሺአቲላህ ይሄ ሁላ ቆይ ምንድነው ፍልስፍና ያስገባቸው ምሳሌ ልስታችሁ እዚህ ውስጥ ያስገባቸው ምንድነው የሰው ልጅ ዝሙት ሊሰራ ይችላል ይለዋል። መጥፎ ነገር ሊሰራ ይችላል። ታዲያ አላህ መሺ አለው? አዎ ግጥም አድርገ ምን አስፈራ? ፈራለን አዎ መሺ አለው ግን አላ መሺአቲል ከውንያ ነው። አላ መሺአቲል ምን አይደለም ሸርዕያ አይደለም። ይህ ሁላ እኮ የሚያስገባቸው ያንን ፍራቻ ነው። ተግባባን። እኛ ግን በዝርዝር አህሉ ሱና የመጣውን ያጸድቁና ከዛ ወራ ደግሞ ለእያንዳንዱ ተፋሲል ምን ይላሉ ይሰጣሉ ግልጽ ነው አለ ነዓም وهذا قول باطل ይህ ከንቱ የሆነ ንግግር ነው ሊአን አላህ አለቀ መሺአተ ልዓብዲ ምክንያቱም አላህ ስብሓን ወተዓላ የፍጡራንን ፍላጎት በተመለከተ አንጠልጥሏል አላ መሺአቲ ስብሓነህ ጥራት ይገባውና በአላህ ስብሓን ወተዓላ ፍላጎት ላይ ረበጠሃ ቢሃ በእሷ ምን ብሏታል አላህ አስሯታል አሉ ወሃዛ ሁወ መዝሀቡ አህሉ ሱና ወልጀማዓ ይህ እንግዲህ የአህሉ ሱና ወልጀማዓ ምንድን ነው አለ አቋም ነው ፊ ሀዚህ ቀضያ በዚህ ክስተትን በተመለከተ ፈለም ዩፈርጡ ተፍሪጥ አልቀደርያ እንደ ቀደርዮች ምን አላሉ እንደ ቀደርዮች ምን አላሉ አላጓደሉም አረለ አላጓደሉም ነው የሚባሉ ተፍሪጥ አልቀደርያ ኑፋት እነዛ ውድቅ የሚያደርጉት እንደነሱ ማለት ነው ወለም ዩፍሪጡ ድንበር አላለፉም ኢፍራጥ አልጀበርያ እንደ ጀበርዮች ደግሞ ምን አላሉ ድንበር አለፉ ግልጸዋለ ይሄ ደግሞ አልፎ መሄዱ አልጉላት ድንበር አላፊ የሆኑት ማለት ነው ይፈርጡ ማጓደል ነው ዛሬ ኢፍራጥና ተፍሪጥ ከዚህ በፊት አስርቻቸዋለሁ فمذهب سلف الأمة يزي أمة سلف الأمة الصحابة والتابعون أتباع التابعون بتقول له أقواماتهم بتملكته وعمتها ائمه الإسلام بتملكتها أن جميع أنواع الطاعات كلهم طاعوج بتقول له ملكام تكبار إسراوج والمعاصي وانجلوج والكفر والفساد كفر ميون آه، بمر اللي ما بلاشتهم واقعهم بقضاء الله وقدره أيه أنت كفرم አዎ ሽርክም ፈሳድም አዎ አዎ ቢቀዳኢላህ ወቀደሪ ቢመሺአቲን የተበከለ ላ ኻሊቀ ሲዋሁ ከእሱ ውጭ ለእነሱ የሚሆን ፈጣሪ የላቸው ፈአፍአሉ ልዒባድ መክሉቀት ልላህ የፍጡራን ተግባራቶች በአጠቃላይ ለአላህ ፍጡር ናቸው ኸይሩሃ ወሸሩሃ ሐሰኑሃ ወቀቢሁሃ ጥሯም ይሁን ወልአብዱ ባሪያ ገይሩ መጅቡር ከመገደድ ውጭ ነው ተገዶ አይደለም ሰው አላ አፍዓሊ በተግባሩ ላይ በል ሁወ ቃዲሩን አለይሃ እሱም በሱ ላይ ችሎታ አሉ ወቃሲዱን ለሃ ለእሷም ያሰበ ነው ግልጸዋለ ወፋኢሉን ለሃ ለእሷም ተግባሪ ነው በቃ ግልጸዋለ ተግባባን ስለዚህ በዚህ አይነት መልኩ ነው ምን የሚሉት የሚያጸድቁት የተቀረውን እንግዲህ ቀደርን በተመለከተ ያሉትን ትምህርቶች እንቀጥላለን هذا وصلى الله على نبينا محمد وعلى آله وصحبه وسلم نعم